الحمد لله رب العالمين والصلاة والسلام على واحلل عقدة من لسان يفقه قولي درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب في كتاب البيوع في باب الخيار باب الخيار رقم الحديث 704 سبعة عن ابن عمر رضي الله عنهما عن رسول الله عن رسول الله سمتا عن رسول الله بعد የሚቀረው ልክ محمد رسول الله እንደሚለው محمد رسول الله የነበረው محمد رسول الله እንደሚለው عن رسول الله صلى الله عليه وسلم قال إذا تبايع الرجلان فكل واحد منهما بالخيار ما لم يتفرقا وكانا جميعا أو يخير أحدهما الآخر فإن خير أحدهما الآخر فتبايعا على ذلك فقد وجب البيع وإن تفرقا بعد أن تبايعا ولم يترك واحد منهما البيع فقد وجب البيع متفق عليه واللفظ لمسلم طيب باب الخيار ስለ ኺያር የሚገልጽ ነው ስለ ምርጫ ኺያር የሚለው من الاختيار ከመምረጥ የተወሰደ ነው ይላል من الاختيار አው ተኺር ወይም ከአማራጭነት ማለት ነው አማራጭ ሁሰድ ይባላል ምንድነው ሁለት ነገር ቀርቦልን ከሁለቱ የተሻለው ነገርህን አጽድቅ ይባላል መውሰድ ትመርጣለህ አለመውሰድ መግዛት ትፈልጋለህ አለመግዛት ምርጫ ያንተ ነው ይለዋል ይለኝ ምርጫ ሰጠው ማለት ነው ምርጫ የሚለው ነገር ሁለት አይነት ነው ምርጫ ሁለት አይነት ነው መጂ ኺያር المجلس የሚባላል ከቦታው እስካለቀቅን ድረስ ሻጩ ምርጫ ሰጠንም አልሰጠንም የማጽደቅ የማፍረስ ያለ ማፍረስ መብት አለ እሱ ገብተን ቃ ነገራብታለን ወሰን በቃ ልግዛ በቃ መግዛት አለብኝ ብለን ወደ ይዘን እንመጣለን እዛም ከመጣን በኋላ ያራይቅርብኝ እንጥለዋለን እንተዋለን መብታቸው አይ ከቦታው አንስታታል አንስታታል ያለ ተወስደያለ ያለ የሚባል ነገር የለም ምርጫ ይሄ የታወቀ ነው መጅሰል ኺያር መጅሰል በሙስሊሞች ዘንድ ይሄው ህግ ነው በሌሎችም ጋር ያለ ህግ ነው ይሄ ሁለተኛው ደግሞ ኺያር ሸርጥ የሚባላል እቃውን ገዝቼ እየወጣው ከሱቁ ግን ለሶስት ቀን እድሜ ዶማን የሚባል ዋስትና ሰጠኛለህ ለምሳሌ አሁን እዚህ ሀገር ምን ያደርጋሉ ለ24 ሰዓት የመመለስ እድል አለ ይለዋል ለሶስት ለሶስት ቀን የመቀየር ምርጫ ይሰጡሃል ምርጫ አንድ ቀን የመመለስ እድል አለን ማለት ነው ይሄ በጣም አሪፍ ነገር ነው ይሄ خيار الشرط ይባላል ወረቀት ላይ ህግ የሰፈረ ነው አንድ ወይም ደግሞ በቃል ለሶስት ቀን ወስጄው አይቼው ከጣሚ ልቀጥል ካልጣሚ ልመልስልህ ይለዋል እየለበሰ አይደለም ባይሆን ያው ሶስት ቀን ድረስ እያየ እንደው ምርጫው እየወሰደ ነው እንጂ ሶስት ቀን አብራይቶ አሪ ክርሶ ካመጣ ዋጋ የለውም እሺ አላየሃል ስለ ምርጫን ያሉት ሁለት አይነት ምርጫ ለብያቸዋለሁ በደንብ ያዙልኝ ቀጥሎ ወደ ሐዲሱን ቀጥታ እንሄዳለን ሁለቱ ምርጫ ምን ኢምዳኢል በይዕ አው ፈስኺ وعن ابن عمر رضي الله عنهما عن رسول الله كما بيشيزوروا انه قال نبي يشناوي قالوا عبد الله بن عمر اذا تبايع الرجلان አለ እዚህ ጋር ተፈልገው ወንዶች ብቻ ሴትም ቢሆን ነው ህጉ ይገባል ሴትና ወንድ በተሻሻ ሁሉ ዋሂድ እያንዳንዳቸው ከሻጭና ከገዥ ሚንሁማ ከሁለቱ ቢልኺያሪ በምርጫ ላይ ናቸው በምርጫ ላይ ናቸው የማፍረስ ያለ ማፍረስ እድል አላቸው እስከመቼ ማለም የተፈረቃ እስካልተለያዩ አለ አለመለያየት የሚለው ደግሞ ወካና ጀሚዓን አጠነከረው አከደው አንድ ላይ እስካሉ ድረሳ አሁን የስልክ ገበያ መጥቷል በነገራችን የስልክ ገበያ በአየር ላይ ደውሎ ያናግረዋል ያህል ያህል ቃል ይዘው ገዝቻለሁ ይለዋል ስልክ ይዘጋሉ ስልክ ከዘጋ ገዛ ማለት ነው አው ከቦታ እንደተመሳ ይወሰዳል ያው ተስማምቶ ዋጋውን አስቆርጦ አስቀምጡ ብሎ ወይ አምጡ ብሎ እንትን ካለ طيب ማለም የተፈረገ አንድ ቦታ ላይ እስካሉ ወካና ጀመን አንድ ላይ እስካሉ ድረስ ማለት ነው ማለም የተፈረገ እስካልተለያዩ ወካና ጀመን ያን የሚያጠናክረው አንድ ላይ እስካሉ ድረስ ማለት ነው አው خير احدهم الاخر ወይም ቢለያዩ አንዱ ለአንዱ ምርጫ እስካልሰጠ ድረስ አው خير احدهم الاخر ቢለያዩ ምርጫ እስካልሰጠ ድረስ ያው ነው አለ فاين خير احدهم الاخر አንዱ ለአንዱማ ምርጫ ከሰጠ በዛ በዚህ መስፈርት ፈተባያ ተሻሻጡ على ذلك በዚህ ላይ ፈቀድ ወጀበል በይዑ ሽያጩ ጸድቋል ወይም ተፈረቃ ቢለያዩ بعد ان تبايع ከተሻሻጡ በኋላ ሸጥኩን ገዛው ከተባባሉ በኋላ ወለም يترك አልተወም واحد አንዱ ምንማ ከሻጭና ከገዥ አልጋ ሽያጭን ትቸዋለሁ አላለም መተው የሚባል ነገር አላወራም ግዛይ ገዛው ተባብለው ተለያዩ فقد وجب እድል የለውም ምርጫ እስካልሰጠ ድረስ አንዱ ለአንዱ ለሶስት ቀን ለሁለት ብሎ ቢለያዩ ሚያስ ይጸድቃል ነው ምርጫም አልሰጠም ከሻሽተውም ከቦታውም ተለያይተዋል አንዱም ትቻዋለሁ ገበያው ሻጭም ገዥም ትቻዋለሁ አላሉም ግብይቱ ጸድቋል የሚከብድ ነገር አለ እሺ አለው ያ ምርጫ እስካለ ድረስ ገበያው ይቀጥላል ከዛ ወይ ይቀጥላል ወይ ያልቃል ምርጫው ማለት ነው እሺ ቀጥሉ እስቲ ተመሳሳይ ሀዲሶች ናቸው وعن عمرو بن شعيب عن أبيه أن أن جده أن أن النبي صلى أن النبي صلى الله عليه وسلم قال الباع والمبتاع بالخيار حتى يتفرقا إلا أن تكون صفقة خيار, خيار ولا يهل له أن يفرقه أن تسكه أن تسكله رواه خمسة إلا ابن ماجه ورواها ورواه دار القطن وابن حزيمة وابني وابني جواربي وفي روايتي حتى تفرقا من مكانهما وعن عمرو بن شعيب عن أبيه عن جده رضي الله عنهم أن النبي صلى الله عليه وسلم قال البائع والمبتاع بالخيار حتى يتفرقا إلا أن تكون صفقة خيار ولا يحل له أن يفارقه خشية أن يستخي له رواه الخمسة إلا ابن ماجه ورواه الدار قطني وابن خزيمة وابن الجارود وفي رواية حتى يتفرقا عن مكانهما ከቅድሙ ሐዲስ ጋር አንድ አይነት ናቸው ግን ቃላቱ ትንሽ ለወጦት ያለ ነው ምንድነው የሚለው አን ነብዩ ሰለላሁ ዐለይሂ ወሰለም قال يا الله መልእክተኛ የሚቀጥለውን ብለዋል ይላል አምር ከአባቱ አባቱ ከአያቱ ይዞ ሰወራ አልባኢዑ ሻጭ አሉ ወልሙብታዑ ገዢ ሙሽተሪን ማለት ሙብታ ማለት ቢልኺያሪ በምርጫ ላይ ናቸው በምርጫ ላይ ናቸው ምርጫቸው ግራሚ ማጽደቅ ያለ ማጽደቅ የማፍረስ ያለ ማፍረስ እድል አላቸው እስከ ስንት ቀን hatta የተፈረቀ 24 ሳምንት ተቀመጡ ላይ ሶስት ቀንም ቆዩ ያን ቤት ከሆነ አልተላዩም የምንለው hatta የተፈረቀ ለምሳሌ ሰው እንግዲህ ይመጣል ይሄን ቃል ግዛኝ ነው ማታ በቃ ወስቻለ ይለዋል ያድራል ይውላል ያድራል ወደ ቤቱ ሊሄድ ሲል ነው ያ ነገር እንዴት የሚባለው እንጂ እስከዛ ድረሳ ባለበት ዝም ማዋል ማሳደር ይችላል ገበያው ጸድቅም ሳይጸድቅም ማለት ነው ምርጫ አለ حتى يتفرق الا ان تكون صفقه خيار ሲጀመር ለሶስት ምርጫ ያለው ግብይ ሽያጭ ሽጨልሃለሁ ቢለው እንጂ ማን ሶፍቀ ተخيار ማለት ምርጫ ያለው ግብይት ማለት ነው ሶፍቀ ማለት ግብይት ምርጫ ያለው ማከሆነ ቢለያዩ የሰጠው ቀን እስካላለቀ ድረስ ምርጫ አለው ማለት ነው ولا يحل له ለሻጭ አይፈቀድለትም ለሁ ለርሱ ማለት ለማ ለሻጭ አን ይፋሪቀሁ ሊለያየው ገዥን ማለት ነው አን ይፋሪቀል ሙሽተሪ ማለት ነው ለምን خشيت ان يستقله እንዳያፈርስበት ፈርቶ ተሎ ሊንካው እንዳይል ማለት ነው አንዳንድ ብልጦች መርካቶ ላይ እቃ የሚያዞሩ ሰዎች የሆነ መጥፎ ያቀርብልህና ከላይ ከላይ ነው የሚያሳዩ ውስጥ ነው ያሳዩ ከላይ ሰው በጣም ማረክና ሀይ ብር እንደቆጠረላቸው እዛ ከላይ አይገኙ ድራሻችን የሚጠፋው ምክንያቱም አገራጥቶ ካየው ችግሩን ይደርስበታል ይሄ ዋጋ ተስማሚ አይደለም ወይ አይስማማኝ ነው ልብስ ብሎ ሊመልስበት ነው ይሄ አይገባም መሸሽ የለበትም አብሮ ሆስካለ አግንተው እስከ ገዛ ድረስ እዛው ገዛበት ቦታ ላይ መቆየት አለበት እሱ ሐጃ ካላጋጠመው እንዲያወጣ እያለ ነው ሁን ብሎ ግብይታን ሸጥኩልህ ብሎ ብድግ ብሎ መሄድ የለበትም በተንኮል መልኩ ማለት ነው ሐጃ ካለ ቁጭ ብሎ ደርማት አይደለም رواه الخمسه الا ابن ماجه ابن ماجه ሲቀሩ አምስቱ ዘግበውታል ورواه الدارقطني ዳር ቁጥኒ የሚባሉ ታላቅ ዓለም ናቸው እሳቸውም ወብኑ ኹዘማ ወብኑ ኹዘማና ወብኑ ጃሩድ ኢብኑ ጃሩድ የሚባሉ ዓለምን ዘግበው እናገኘዋለን وفي روايه በሌላ ዘገባ حتى يتفرقا እስከሚለያዩ ድረስ ይላል ከምኑ አመካኒሂማ ከቦታቸው ማለት ነው የቦታ መለያየት ነው የዘመን ሳይሆን ምን እንደዚህ البائع والمبتاع بالخيار حتى يتفرق አብሮ አመካኒ አመካኒሂ ማጨምሯል ማለት ያንን ሐዲስ ያብራራው እንጂ ለጣ ያመጣ ሶፍቃ ሶፈቀ ሲቁ ሶፍቀን ጀረበ ሶፈቀ የሲቁ ሶፍቀን ጀረበ ያድሪቡ ጀረበ እንትና ጀረበ በያማን እንግዲህ ሲሻሻቱ ናጨብጠኝ ይባላል እንደዚህ የሶፍቅ ይባላል ሶፍቃ ጭምጫው ነገር ማለት ነው እጅ ሲገነስ ለሚጮህ ነው طيب وكان هذه عاده العرب እንደ ኢጃብ البيع ግብይት ከጸደቀ ና ጨብጠኝ ነው የሚባለው خيار ካልሆነ በቃ ሶፍር ኸይርማ ከሆነ አይወጥ الرجل الرجل عهد في يده ومراد هنا يتبايعان على لا خيار على ان لا خيار مندنا الا خيار مي في مجلسهما على ان لا اي لا انت جو صفقه خيار صفقه خيار بالنسبه عن عن كان طيب على اي حال ምንድነው ያለው መስኑ الا ان تكون صفقه خيار የምርጫ ግብይት ብትሆን እንጂ እሱማ ካለ አሁን እንዳለ ይቀጥላል ነው ولا يحل له ان يفارقه خشيه ان يسقله እንዳያፈርስበት ፈርቶ መሸሽና መጥፋት አካባቢው የለበትም اما خيار المجلس فما هو الا فسحة لكل منهما لسدراك ما قد غفل عنه هذا ما لم يسكت هذا الحق بيمدعي بلا خيار آه ወይም ደግሞ ማለት ነው ሰፈረ ኸያር ነው ያ ትርጉም አለው ምንድነው ግብይቱን ተገበያይተው እንዲሆኑ ላታፈርስ ምርጫ ይለዋል ምርጫ እንደምን ታውቃለህ ለሶስት ካለ ድረስ ግን ምርጫ የሚባል ነገር የለህም አሁን ገዝተህ አገዛኝ ብቻ ነው እዚህ ማን እያለህ ገዥ ሊመጣ ይችላል ከሆነ እንግዲህ ነገር ኋላ አራ ችግር የለም ይኸው ገዛው አለው ይሄ ከሆነ አንድ ላይ ቢሆንም ምርጫ የለህም ኺያር ሽቦ ከተስማማ ባይለያዩም ጸድቋል ማለት የፈለገው طيب اما العاقد لو اتفق على اسقاط خيار بالي عقد وقد اتفق سقط እዚህ ጋር ምንድነው ሽጨልሃለሁ ገዝቻለሁ እዚህ ያው እስካልተያየን ድረስ ማፍረስ እችላለሁ ብለህ ምቀጥ ከሆነ አልፈልግም ምርጫ ላትስ በቃ ገስቻው ገስቻው በለኝ እሺ አለ ይሄን ካለ በራሱ ሸሪዓ የሰጠውን ጥሎታል ምርጫ በራሱ ይዘን ችግር እንዲያጋጥመው ማለት ነው ተለያዩ የሚለው ነገር መለያየት የሚለውስ ገደቡ ምን ያክል ሲራራቁ ነው ከነከ ተለያይተዋል ሲባል ምን ያክል ኪሎ ሜትር ሲራራቁ ተራራቁ የሚባለው እስኪ ንገሩኝ ወደ ሽንት ቤት ሄደ ሰውየው እዚሁ ነው ሽንት ቤት ገባለ አሁን ተለያይተዋል ከነከ ተለያይተዋል የሚባል ምን ያክል ኪሎ ሜትር ሲከር ነው እዚህ ጋር لم يحد الشارع حدا للتفرق فعلى ስለዚህ ሰዎች ተለያይተዋል በማለት የሚሰይሙትን ተለያይተዋል እንላለን አረ መለያየት አይባል የሚባለው ላይ አልተለያዩም እንላለን فالتنح في الصحراء يعد تفرقا والخروج من بيت الصغير او الصعود الى اعلى يعد تفرقا ملزما بالبيع አንዳንዶች ደግሞ ከቤት ከወጣ ከቤት እንደዚህ ሻሻጡት ከቤት ወጥቶ ይሏል ይሄ ተለያይተዋል ይባላል ወይ ሜዲያ ላይ ነበረ የተጋዙት ሰህራንም አገር ሰው የሌለው ብድግ ያለ ሰውየው ቁጭ ካለበት ተነስቶ ፈገግ አለ ተለያዩ ይባላል ይሄን እያለ ነው ያው ወደ ባሁን አላየ ተመጣው እንዳፈርስበት ፈርቶ መሸሽ የለበትም ተብሏል ካደረገ ወንጀለኛ ይሆናል በግብይት ላይ አንደኛው ልክ እንደጋብቻ ውዴታ መኖር አለበት ሁለቱ ሻጭና ገዥ ካልተዋደዱ በግድ የሚባል ነገር የለም መንግስት አስገድዶ ግድ ግዛ ብሎ ቢከፍልበትም ግብይት አይጸድቅም ተገዶ ስለሆነ الا ان تكون تجاره عن تراض منكم الله ተዋዳችሁ ፈልጋችሁ ልጋዛችሁ ግብይት ካልሆነ በስተቀር ነው የሚለው ያለ ፍላጎት ከሆነ አይጸድቅም እያለ ነው እሺ ቀጥሉ وعن ابن عمر رضي الله تعالى عنهما قال ذكر رجل لرسول الله صلى الله عليه وسلم أنه أنه يخدع في البيوع فقال إذا بايعت فقل لا خلابه متفق عليه أحسنت وعن ابن عمر رضي الله عنهما قال ذكر رجل لرسول الله صلى الله عليه وسلم أنه يخدع في البيوع فقال إذا بايعت فقل لا خلابه متفق عليه ከብኑ ዑመር ተዘገበ ረሱል ሰለላሁ ዐለይሂ ወሰለም ይቀጥሉን ተናግረዋል ብሎ ምንድነው ذكر رجل አንድ የሆነ ሰው ነሳውን ጠቀሰ ለማን ለነብዩ አለይሂ ሰላም ረሱላህ ምን ብሎ አንሁ ጉዳው ወይም እርሱ ይخدعው في البيوع ሰሸ ስለውጥ እንደ ያታልሉኛል እታለላለሁኝ ሰዎች ያታልልኛል አላላቸው ይሄን ፍትና ሆኖብኛል ሲሸጥም በርካሽ ሲገዛም በውድ እሸወዳለ ማለት ነው ይخدعው ማለት የሚሸወድ ነው في البيوع ግብይት ላይ እና ምን ይሻለኛል ነው ሸርጥ አስቀምጣሉት ምን አይነት ሸርጥ فقال ነብያችን አሉት اذا بايعت ስትሻሻት فقل በል لا خلابه በል በዚህ ሽያጭ ያችን ላይ ተንኮል ማምታታት ይባል ነገር የላቸው አስተማማኝ መሆን አለበት የሚሸውድበት ግብይት ከሆነ አለስማማም ብለህ ሸርጥ አስቀምጥ ማፊ ሙሽኪላ ምን ችግር የለም ላኺራ በማም እንመራጅ ወደብሩ አንተ ተጨረብኝ ከተባባሩ ኋላ ተጨረብሮ ተገኘ لا خلابه بمعنى لا خديعه ማለት ነው አጭበረበረው ማለት ነው لا خلابه لا نافع انا صحه መተማመን በእስላም ማታለቅ ተረጊ በለው ማለታቸው ነው መላቀቀ እንዳታደርገኛ ደረህም ካለው እሺ አድርጉ ከተስማማ ኋላ ላይ ሁለት ሜትር አንድ ሜትር በሽቶ ከሆነ ያለቀው ማለት ነው فالحديث في اثبات خيار الغبن لمن كان لا يحسن مماكسته የመሸጥ የመለወጥ ልምድ የሌለው ሰው ርካሽ ዕቃ ውድ አድርጎ ይሸጣል አው ቢአክስ ስለዚህ የሰው ምን ማለት አለበት ላኺላባ ብሎ ይስማማ እንዳያቅም ብለህ እንዳጭንብኝ ያረበን ፈጂ እንዳሸልኝ ላኺላባ ይበለው ኋላ ለኳች ግብግብ የማፍረስ ድል ያለው ነው ثبوت خيار الغم طيب جمهور العلماء ومن الحنفيه والشافعيه ذهبوا الى عدم ثبوت خيار بالغم ዋጋው በጣም ናረ ተብሎ ምርጫ ሊሰጠው አይገባም ለምን ማስረጃው ከተለያዩ ያው ምርጫ ይጸድቅ ማነው ምርጫ ግብይቱ ይጸድቃል ተብሏል ስለዚህ ገና ወዲሽ ቶታልና ምርጫ ለማለት አንችልም እያሉ ነው አላየሃል ይሄ ሰውዬ ትንሽ የሆነ ችግር እንዳለበት የሚያሳየው የመታየው ባህር እንዳለበት ላኺላ በተብለ ተሻሻጥዋል እግዚአብሔር ላይ ሙያ የሌለው ሰው የነሰት ማስቀመጥ ይችላል ማለት ነው ያላ باب الربا وعن جاء رضي الله عنه عن الله صلى الله عليه وسلم أكل الربا وموكله وموكم وموكم وكاتبه وقال هم سواء رواه رواه مسلم وللبخاري نحوه من حديث أبي جحينف طيب እንግዲህ ትልቅ ምዕራፍ ላይ ነው የወጣ ነው ስለ ሪባ የሚገልጽ ነው ሪባ የሚባለው ነገር በጣም ከባድ ነው ሁላችን እንፈራው ይገባል ሪባ ወለድ ማለት ነው ወለድ ታውቃላችሁ ወይም ማራጣ እንደ ቋንቋው እንደ አካባቢ ይለያል ወለድ ማለት አራጣ ማለት የሆነ ግብይት ክልክል ነው ነው ወለድ ለሁለት ይከፈላል ምንም ምን ይመስላችኋል ወለድ ሁለት አይነት ነው መጨመር ያው ወለድ የሚለው አማርኛ ራሱ መውለድ ማለት መራባት ማለት ነው ከመጠን በላይ ሲበዛ ወለድ ይመጣል ሁለተኛው ሪበን ነሲአ የማዘግየት ወይም የማቆየት ወለድ እንለዋለን አንድ ሺህ ሪያል አንተ በወሩ ወይም በአመቱ ሁለት ሺህ ሪያል አገተህ መልሳለህ አልኩት ይሄ ምንድነው ሪባ ነው ሪባነቱ ማለት ሪባ ነው ሪበ ዚያዳ የመጨመር ወላድ ይባላል እሺ መቶ ዶላር አለኝ መንዝረኝ አልኩት በስንት አለ ገበያ እንነጋገራለሁ እሺ እንካ ዶላሩን እየሰጠሁት ምዘረዘረ ብር ሊሆን ይችላል ዩሮ ሊሆን ይችላል አይሰጠኝም ያንተ ነገ ሰጣለሁ አለኝ ይቻላል ነገ ሰጣለሁ ወይም ኋላ አሁን ወደሆነ ቦታ መሻ ድረስ ይምጣ ይላል አይቻልም ምንዛሬ ላይ እጅ በጅ የደም የድ መሆን አለበት እጅ በእጅ መሆን አለበት ስለዚህ ማዘግየቱ ወለድ ይባላል ሪባ ነሲያ ሪባ የሚለው ቃል ራሱ በደንብ ቢይት ሪባ ረባ የርቡ ሪበን መስጀር ነው ረባ የርቡ ዛደ የዚዱ እንደማለት ነው ጨመረ ይጨምራል እንደማለት ነው ራሱ ግሱ የተባዛው ምን ከሚለው መጨመር ከሚለው ቃል ነው ትርጉም መጨመር ከሚለው ነው فاذا انزلنا عليها الماء اهتزت وربت الى الله وربت ማለት ነው بمعنى زادت በጨመረ ጊዜ መሬት ሲደርቅ ድርቅ ሲል ሩስ የሚገባው ዝናብ ሲጥልበት ኩፍ ባህር ያለው ማለት فاذا انزلنا عليها الماء وهم ባወርንባት ጊዜ ምድር ላይ እህተዘት የመንቀጥቀጥ ባህሪ ተወሰነ ይመጣል ወረበት የመጨመር ነገርም አላ ሲላለህ እዚህ ጋር ረበት ማለት ሪባም መጨመር ማለት ነው ይሄ ቋንቋው ፍቹ ነው ሸሪዓዊ ፍቹ ሪባ ማለት ዚያደቱን في شيء የሆነ ነገር ላይ መጨመር ነው في شيء مخصوص የተለየ ነገር ላይ መጨመር ነው ሪባ በቁርአንም በሐዲስም በኢጅማዕም በቂያስም በአራቱም የእስላም እስልምና ማስረጃዎች ክልክልነቱ ሐራምነቱ የተረጋገጠ ነው በቁርአን በሐዲስም በኢጅማዕም በቂያስም طيب ወደ ቀጣ ወደ ሐዲስ እንመጣለን አሁን ተቀረው ሐዲስ ነው የሐዲስ ማስረጃ አሁን ተቀረው ነው የቁርአኑ وحرم الربا የሚለው ሱረት በቀራ ላይ واحل الله البيع وحرم الربا የሚለው ሐራምነቱን እየገለጸ ነው ሙስሊሞች በአጠቃላይ ድምጻቸው ተሰምነት ያለው ሙስሊሞች ወለድ ሚን ከባኢር ዝኑብ ነው ከከባድ ወንጀሎች ይቆጠራል አጥፊ ከሚባል ወንጀሎች ሰባ ወለድ ዘልሙን በይን ግልጽ የሆነ ግፍ ነው ስለዚህ ቂያሱም ቂያሱ ሸሪዓችን ፍትሃዊ ነው ግፍን እርማ ሸሪዓችን ስለዚህ ወለድን ግፍ ነው ከተባለ በቂያስ የሰውን ብር እንደመቀናት ይወሰዳልና በዛው ቀና ባይባልም እንደመቀማት ይወሰዳል ነው አንድ ሺህ ብር ሰጥቶ ተቀበለው ማለት አንድ የሆነ ሰውዬ ህክምና ገብተን የካርድ ክፈል አሉት ከፈለ ቀጠለና ደግሞ የ ያልተረሳውን የምን ይሁን ከፈለ መጨረሻ ላይ መድሃኒ ሰጀ እያገዛው እህ ለምን ፋርማሲያ ላይ ለማ ተመረመርክበት እኮ አልኩት እና መሪያን ካሰጡ ምን መረመሩኝ አለኝ ይሄ ነው ህጉ መሄድ ያልኩት በዘሎ ኪሳግ አልገቡም እንጂ ያው ዘርፈውኛል አለ <laughs> እና አንድ ሺህ ብር ሰጥቶ ሁለት ሺህ መቀበል ዘረፋ ነው ግን ህጋዊ የመሰለ ዘረፋ ነው ነው ወዶም ቢሆን ሰው ተቸግሮ እንጂ እንደዚህ ሪባ የሚገባው ወዶ አይደለም አንዳንዶቹ ወዱ የገባበት ምን ችግር አለው ይላሉ ላ ተገድጄ ነው ሽብር ማግኘት አለብኝ አሁን ላይ እሱን ማግኘት ተሻግ የሚመልስ ከሆነ ነው ስለዚህ ተስማምቼ ፈርሜ ዋስ ሰጥቼ አስይዤ ነው እንደምወስደው ግዳጅ ከዚህ በላይ ነው ስለዚህ ዙልም ነው ቂያሱ ዙልም ነው ዙልም ከሆነ ነው ዙልም ነገር ሸራሽ ይከለክላል ይሄን ቂያስ ማለት طيب ሩብ ነሲያ ማለት አንድ ኩንታል እህል ተመሳሳይ እህሎች ናቸው አንድ ኩንታል አንድ ኩንታል መቀየር አለብን አይደል እንችላለን አንተ ወጭ ጤፈኝ ወጭ የሀገር ውስጥ አንተ ወጭ ስንዴ ነው ወጭ የሀገር ውስጥ ስንዴ ልንቀየር እንችላለን እ አንድ አይነት ከሆነ ማባረጥ አይቻልም እ ስፍሩም እኩል መሆን አለበት ወርቅ ለወርቅ አሁን የውጭን ያገር ተብሎ የኩዌትና የከሌ ተብሎ ባህረን ላ በክብደት አይባለም አይቻልም ከፈለክ የኩዌትን ሽጠህ የባህረን ግዛ የባህረን ሽጠህ የኛውን ግዛ ግዢ ነው እንጂ ማባረጥ አንድ አይነት እቃ ማባረጥ አይቻልም እቃዎች የተለያዩ ናቸው ማባረጥ ይቻላል ግን እጅ በጅ መሆን አለባቸው ነው ብቻ ከሆነ ስለዚህ ወለት የቅቱሉ መሻኢረ ሸፈቃለ አለ የመገለጫ ይበጣጥሳል ይላል ሰው ልጅ ላይ ምክንያቱም ሰውዬ ገንዘቡን ጋፈ ሲያመጣበት ረራህ የሚባል ነገር የለም ባሰው ትልቁ ሀብታም እኮ በዘሮ የሚያወጡት እዝነት የሚባል ነገር የለም ያለው እንዴት ሽጥ ነው አጫርት ነው የሚለው በርካሻው ሱብሃንአላህ ስለዚህ እስላም ወለድን በጣም በጣም በጣም ነው የሚያወግዘው በጣም በከበድ ለዚህ እና ተብሎ አሁን የቀረው አርሱን ነው ቀጣሚው وعن جابر رضي الله عنه قال لعن رسول الله صلى الله عليه وسلم يا الله ملكتنيك رغموال اكل الربا ولد بين ولد يميبراون سو وموكله وموكله ወካዩንም ወካቲበሁ ጸሐፊውን ወሻሂደሁ ሁለት ምስክሮችንም ወለል ሲወስድ አንድ ሰው ምንድነው የሚያደርገው ከወለ ሰው የሚቀበለው ሰጭታውን ተቀባዩን እንደገና ጸሐፊ የሚያጻጽፋቸው ከሌ አቶ ከሌ ከአቶ ከሌ ይሄን ያህል ብር በዚህ ያገዝ ይከፍል በየወሩ ይሄን ወለድ ተብሎ ይታሰባል ወሻሂደይ ምስክርም ማለ ደመዛው ላይ ስለዚህ የበላ ሰው ብቻ አይደለም የተረገመው አሻሻጩ አዋዋዩም ነው ልክ እንደጠላ አስካሪ መጠጥ የዘፈዘፈው የጨመጠው፣ የጠጣው የሸጠው የተሸከመው ሁሉ ተረግሟል وللبخاري نحو مسند የዘገቡት ወቃለ ሁም ሰዋውና በልታውም አብልታውም ጸሐፊውም መስካሪዎች እኩል ናቸው ሰዋውና እኩል ናቸው ማለት ነው رواه مسلم البخاري نحوه من حديث ابي جحيفه ከጃብር ሳይሆን ከአቡ ጁሐይፋ ሐዲስ የተዘገበ ቡኻሪ መሰል ሐዲስ አላቸው እያለ ነው الحديث ظاهر اسناده صحيح ومتنه متكلم فيه يا حديث ظاهر صحيح مثال ጥሩ ይመስላል ግን ቃላት ላይ ትንሽ ነገር አለበት እያለ ነው የትኛው ነው ቀጥሎ የሚወጣ ታዲያ ሰለኝ አይዋ ምን ቀጥሎ ነው ቀውቅሩ السلام عليكم ورحمة الله وبركاته السلام ورحمة الله وعن عبد الله بن مسعود رضي الله تعالى عنه عن النبي صلى الله عليه وسلم قال الربا ثلاثة وسبعون بابا أيسرهما مثل أن ينكح الرجل أمه, أمه wa inna arbir riba Judin ሙስሊም ሶስት በር ወይም ምዕራፍ አለው ክፍል አለው ወለል የሚባለው ነገር ደረጃ ይሰጠው ቢባል ሽርክ የሚባለው ክፍል ክፍል አለ ሽርክ አሁን ዝቅተኛው ወሩ ትልቁ ሽርክ የሚባለው ልክ እንደዛ ወለዱ መጠን አለው ክፍል ክፍል አለው አሉ ክፍሉን ያከነ 73 አሉ አይሰሩሃ በጣም ቀላሏ የምትባለው ወለድ ወይ ማራጣ ወንጀላ ክብደቷ مثل ان ينكح الرجل امه አንድ ሰው እናቱን መገናኘት ማለት ነው ሰው እናቱን ያስባል መጥፎ ይሄ በጣም ዘግናኝ ነው ህሊና ራሱ የሚወቅሰው ነገር ነው በጣም ያጅብ ነው አያችሁት አይሰሩሃና ቀላሏ የምትባለው ወለድ ክብደቷ በምን መጠን ነው አንድ ሰው እናቱን በመገናኘት ደረጃ ነው የምትወሰደው وان ارب الربا يولد ولد በጣም ከባድ የሚባለው ወለድ عرض الرجل المسلم ሙስሊም የሆነን ሰውዬ ክብር መዝረፍና ማጠልሸት ነው ارب الربا عرض الرجل المسلم ነው የወለድ ሁሉ ወለድ የሚባለው የአንድን ሰው ሙስሊም የሆነ ሰው ክብር መንካት እንደዛ ነው ከባድ ነው ማለት ነው الله يحفظنا الحديثان حديث رواه ابن ماجه مختصرا اطر አድርጎ አሳጥሮ ተዘግቦታል ابن ماجه የሚለው ሐኪም ደግሞ በረጅሙ ዘግቦታል የሚለው እናም ሷሂህ ብለውታል ወሷሃው ማለት ሐኪም ሷሂህ ብለውታል የሚለው ሐዲሱ በጥቅሉ የሚያሳየው ሪባ حرام መሆኑን በሊታውም ጸሐፊውም ምስክሩም የተረገመ ከአላህ እዝነት የተባረሩ እንደሆነ ያመለክታል ከመጀመሪያው ሐዲስ ጋር يدلان على ان ابواب الربا وطرقه كثيره የወለድ ዘርፎቹ ብዙ ናቸው በጣም وكان من افحش ابوابه ما كان يتعاطاه اهل الجاهليه من ان الرجل يكون له الدين المؤجل على الاخر فاذا حل قال صاحب الدين المدين ان ان تقضي ما عليك من الدين او تربي فإن أوفاه حقه وإلا زاد هذا في الأجل وزاد الآخر فائدة حتى يضاعف المال فهذا الذي قال الله تعالى يا أيها الذين آمنوا لا تأكلوا الربا أضعافا مضاعفا على الله ንብርብር ያለ ወለድ አትብሉ አለ የተነባበረ ሲሆን አለ ምንድን ይሄ የሆነበት አንድ ነገር ሸጥ ነው አጎለድ እስከመቼ እስከ አመት ያቺ ቀን ስትደርስ ጠብቆ ዛሬ ነው ቀናችን ቀጠሯችን አንተ ብሩ አረ የለኝም እንግዲያውስ ወለድ ይሄን ያክል ነበረ ደግሞ ይሄን ያህል ወለጭኝ ባህል ይለዋል ወሽስ በጨመረ ቁጥር ወደር እየጨመረ ይሄዳል አضعاف مضاعف ያለው አላህ ያንን ነው ከልከል ነው መጨማመር وان كان ذو عسره فنظره الى ميسره ነው አንድ ሰው አበድረው እኮ እንኳን ጥቅም ያስበልህ እንዴ ዝም ብሎ አበድረው ከቸገረው ግዜ ስጠው ነው ነው ግዜ ስጠው ፈናዚረት ማለት አቆየው ማለት ነው እስከ መቼ እስከሚያገኝ እስከሚሻሻል ስለዚህ ወለድ አስበህ ደግሞ ሲጨማምርበት በጣም ከባድ ነው አርበ ሪባ የወለድ ወለድ ደግሞ የሰው ልጅ ክብር እንደመንካት ነው ክብር በጣም ከባድ ነው تعاطي الربا والإعانة عليه من كبائر الظلم فإن اللعنة لا يكون إلا على كبيرة يا ولد ከባድ መሆን የሚያሳየን መራገማቸው ነው የአንድን ሰው ክብር ክብር ያለውን ሰው ሙስሊም የሆነውን ሰው ክብር መንካት من اشد انواع الربا በጣም ከባድ ከሚባለው ወለድ ነው ሌላው እነዚህ بذوات المحارم افحش الذنوب واعظمها የዝንጀሮ ቆንጆና የዝሙት ጥሩ የለው ማለት ነገር ግን ከዝሙት ዝሙት ደግሞ ቤተሰብ ዘመድ የሆነ ላይ መስራትና ባዳ ለመስራት ይለያያል እያለ ነው ወንጀሉ لان فحشه زائم على الزنا بالبعيده በባዳዋ ሴት ላይ ዝሙት ከመስራት በዘመድ ላይ መስራት ደግሞ የበለጠ ከባድ ነው ያጎት ልጅ ከለ ደፍሮ አርግዛ ወለደች መባልና ባዳዋን ደፍሮ ወለደ አኒ የሆነ አንድ አይደለም የጨምራቃ ነው የሚባለው እንደው ሁሉም ጭምልቅ እንዲሆን እንደው ቢደፍር ቢደፍር ሊያጎስም ይያባም ይባላል ፈከይፈ ቢኡሚሂ الناس ደግሞ እህት ደግሞ እንዴት ነው ከባድ ነው ያሁን ዘመኑ ካን ጃሁሩም እንደሆነ መሰለኝ ሌላው አኪላ ላይ በልታላ በልታ ብቻ ነው ወለድ ከተኝ ሆኖ ባንበላውስ ቤት ብንሰራበት ቤት ብንሰራበት ቤት ኪራይ ብንከፍልበት ወለዱን ያው ነው አብዛኝ ገንዘብ ለመበላት ስለሆነ እንጂ ለመልበስ እንዲሆን ለማጌጥ እንዲሆን ለመማሪያም እንዲጠቀመው ወለድ ከሆነ حرام ነው በሉ በልታና አብልታንም እኩል አድርገውታል የበላ ሰውዬ አብልታ ባይኖር ብላ ነበር ያ ሪባው ወስዮ ወስያ ያመጣው ሰውዬ ከሚገኘው ባለ ገንዘብ ሳይገኝ ያኛው አልተገኘም ያኛው ሳይገኝ ይሄኛው አይገኝም እኮ አስገ ነው ስለዚህ አንድ ናቸው አንድ ያለ አንድ ስለማይገኝ ነው አላ አላየሃል حرام የሆኑ ግብይቶችን ሸሪዓችን ከልክል አድርጋቸዋል ያው ጥቅማቸው ለኛ እንዲመጣ ጉዳታቸው ከኛ እንዲርቅልን ተፈልጎ ነው ቀጥሉ وعن أبي سعيد الخدري رضي الله تعالى عنه أن النبي صلى الله عليه وسلم قال لا تبيع الذهب بالذهب إلا مثلا بمثل ولا تشفوا بعدها على بعض ولا تبيع الورق بالورق إلا مثلا بمثل ولا تشفوا بعدها على بعض ولا تبيع منها غائبا بناجز متفق عليه وعن أبي سعيد الخدري الله عنه أن رسول الله صلى الله عليه وسلم قال لا تبيع الذهب إلا مثل مثل ولا تشف بعضها بعض ولا تبيع الورق بالورق إلا مثلا بمثل ولا تشف بعضها على بعض ولا تبيع منها غائبا بناجز متفق عليه طيب كابو سعيد الخدري تزجب ነብዩ ሰለላሁ ዐለይሂ ወሰለም ይቀጥለውን ተናግረዋል አሉ ምን ብለው ላ ተቢዑ الذهب بالذهب ማለት ነው ወርቅን በወርቅ አትሽጡ ይባላል ልዋጭ አትለውጡ ማለት ነው ኢላ مثلا بمثل እኩል በኩል ቢሆን እንጂ 10 ግራም በ10 ግራም 1 ኪሎ በ1 ኪሎ ولا تشف بعضها على بعض تشف بمعنى لا تزيدون بمعنى አትጨምሩ ከፊሏን በከፊሏ አትጨምሩ ወርቅ ወርቅ ነውና አንዱ ላይ አንዱ መጨመር የለበትም አንዱ ከፍ አንዱ ዝቅ ላይ ብህም ማለት ነው ወረቂ እሱም ያው በግራም ሸጠው ወላ ተብል ወረቀ የተደ መድሩ ተሽጡ ቢልወረቂ በተመተው ማለት ነው በተከተከተው ወይም ደግሞ በወጣው ማለት ነው ኢላ ሚስላም ቢሚስል አምሳያን በአምሳያ ማታ እኩል ግራም ላይ ወንጂ ነው ወላ ተሽፉ بعضها بعضا على بعض ይሄ ተውኪር ነው ኢላ ሚስለን ቢሚስል ቢስል ተጠቃለው ሐሳቡ ገብቶናል ግን አንዱ በአንዱ ላይ አይባረጥ ይያለ ነው ወላ ተቢዑ منها غائبا የሌለው በእጅ ያልተያዘውን ቢናጅን አሁን በእጅ ምግብ እየተደበ ይቻላል ብሩን ነገ አመጣለሁ እቃ ስለተለያየ ችግር የለው አንድ አይነት ከሆነ ተመሳሳይ በመዝህ እንትን እንጂ መኪል ተሰፋሪ ተመዛኝ ነገሮች መባረጥ አይቻልም ቢናጂዝን ወርቅ ማለት ይላል ወልፍ ፍደቱ መድሩበቱ አውራቅ የሚባል ወርቅ ይባላል ወርቅ المال من الورق المال من الدراهم ቢናጂዝን ነጀዘን من باب قتل قتل قتلا اذا حضر وحصل አንድ ነገር ሲመጣና ሲገኝ ሲጨበጥ ምን ይባል ናጅዝ ይባላል ያ ነው ከፊሉም በከፊሉ አታባልጡ ብርና ብርን ወርቅና ወርቅን አታባልጡ ማለት ነው ኢንሻአላህ ተዓላ ቀጣው ነው ስለወለድ ነው የሚነግረን ወለድ የሚገባባቸው ነገሮችና ወለድ የማይገባባቸው ነገሮች ወደፊት ይገለጻሉ ኢንሻአላህ ለዛሬው እዚሁ ላይ ብናቆም ይሻላል መሰለኝ ሰዓታችን አልቋል አንድ አምስት ደቂቃ ሰጣችኋለሁ وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته